ነጋሽ የኢትዮጵያውያን ሙስሊሞች ድምፅ ነው። የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘው የመብት ታጋዩና የታሪክ ጸሐፊው ኡስታዝ አህመድ ዲን ጀበል መጽሐፍ ትረካ ክፍል ሰላሳ አምስት በሙሀባ ጀማል ኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 35 ረካ ለክርስቲያኑ መንግስት በገላውዲዮስ ምትክ ሚናስ በ1559 ነገሰ። በነገሰበት አመት በፈላሻዎች ላይ ወደ ሰሜን ዘመተ። በ1560 የባህረ ነጋሹ ገዢ ይስሐቅ አመፀ። በእርሱ ላይም ዘመተ፣ ሚናስም አሸነፈ። ይስሐቅ ምጽዋ ላይ የሚገኘውን የሱርኩን ፓሻ እርዳታ ጠየቀ። በእንደርታ ላይም ከአጼ ሚናስ ጋር ተዋግቶ አሸነፈ። ሚናስ በበኩሉ ወደ ወጅ አትሮሳ ማርያም ቤተክርስቲያን ሸሸ። ጦርም አደራጅቶ ይስሐቅን በድጋሚ ለማጥቃት ዘመተ። ነገር ግን በአምባሰልና ሐይቅ መካከል ታሞ ፌብሩዋሪ 1 1563 ሞተ። ልጁ ሰጸ ድንግል ተተካም። ደቡብ ኢትዮጵያ ከክርስቲያኑ መንግስት ቁጥጥር ውጪ በኦሮሞዎች እጅ ነበረች። በ19 ዓመቱ የነገሰው አጼ ስርፀ ድንግል ከኦሮሞዎች ጋር በርካታ ጦርነቶችን አካሂዷል። በመካከሉ የባህረ ነጋሹ ይስሐቅ በምጽዋ ከሚገኙ ቱርኮችና ከሐረር ሙስሊሞች ጋር ህብረትን ለመፍጠርና አጼ ሰርጸ ድንግልን ለመጋፈጥ ማስተባበር ጀመረ። አጼ ሰርጸ ድንግል ግን ይስሐቅን ለብቻ ለመጋፈት ፈጥኖ ተንቀሳቀሰ። የባህረ ነጋሹ ይስሐቅ በማመፁ መኳንንቱም ቀሳውስቱም እግዚአብሔር በቀባው ንጉስ ላይ እንዲመድፈሩ እግዚአብሔርን መበደሉ እንጂ ንጉሱን ብቻ አይደለም አሉ። አጼ ስርጸ ድንግል በ1568 ከሐረር አካባቢ በመጡና ቁጥራቸው 500 በሚሆኑ መለሳይ በተሰኙ ሙስሊሞች የታገዙትን ሀዲያዎች ገጠመ። ግና ተረቱ። የጦርነቱ ምክንያት እንደተለመደው አልገብርም አሉ የሚል ነበር። የሚገርመው ሰሜኖቹ ሁሌም ለመግዛትና ለማስገበር የተፈጠሩ ይመስል ይህንን እንደ ምክንያት እያደረጉ ብዙ ልቂት ፈጽመዋል። ሀዲያ ሙሉ ለሙሉ በቁጥጥር ስር ወደቀች። አጼ ሰርጸ ድንግል በ1570 በቁጥጥሩ ስር የወደቀችውን ሀዲያ ለቆ ወጣ። በአገዎች፣ ፈላሻዎች፣ ሲዳሞች እና የናይሎቲክ ቋንቋ ተናጋሪዎች ላይ ዘመተ። አሚር ኑር ኢብኑ ሙጃሂድ በስልጣን ዘመኑ የግብፁን መምሉክ አሽረፍ የተሰኘ መገበያያ ወደ ሀረር እንዳስገባ ይታመናል። በርከር በ1842 እንደገለጸው በሐረር ማህለቅ የተሰኘ ሳንቲም ከአሽረፍ ጋር ለመገበያየነት ውሎ ነበር። በሐረሩ ማህለቅ ሳንቲም ላይ በአረብኛ ላኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም የሚል ሲጻፍበት፣ በጀርባው ደግሞ የአሚሩ ስም ተጽፎበታል። ይህንኑና የበርከርን ጽሑፍ ከረቴንደንም በ1848 ደግሞታል። ነገር ግን ለመገበያየነት ሁሉ ያገኘው ሳንቲም በ1504 ወይንም በ910 ዓመተ ሂጅራ እንደተሰራ ጨምሮ ገልጿል። እንደ አውሮፓውያን አቆጣጠር በ1495 ወይንም በ900 ዓመተ ሂጅራ በ1504 ወይንም 910 ዓመተ እና በ1536 ወይንም 943 ዓመተ ሂጅራ በኢማም አህመድ ኢብኑ ኢብራሂም አልጋዚ ዘመን የተሰሩ ሳንቲሞችም ተገኝተዋል። በአሁኑ ጊዜ በቅርጽነት ባህር ውስጥ ተጠብቀው ይገኛሉ። አንዳንዶቹ ሳንቲሞች የጥንቶች ናቸው። ለምሳሌ እንደ አውሮፓውያን አቆጣጠር በ741 ወይንም 124 ዓመተ ሂጅራ፣ በ742 ወይንም 125 ዓመተ ሂጅራና እንደ አውሮፓውያን አቆጣጠር በ1218 ወይንም በ615 ዓመተ ሂጅራ የተሰሩ እስላማዊ ሳንቲሞችም አሉ። እንደ ኤሮፓውያን አቆጣጠር እስከ 188687 87 ወይንም 1304 ዓመተ ሂጅራ ድረስ የተሰሩ ሳንቲሞችም ተገኝተዋል። በአንዳንዶቹ ሳንቲሞች ላይ ከአላህ ሌላ በእውነት የሚመለክ አምላክ የለም፣ መሐመድ የእርሱ መልእክተኛ ናቸው የሚል ተጽፎባቸዋል። በሌላ በኩል ኑር ኢብኑ ሙጃሂድ በአካባቢው በከፍተኛ ሁኔታ ህዝባዊ እንቅስቃሴ ያደርጉ ከነበሩት ኦሮሞዎች ጋር በተደጋጋሚ ተጋጨ። በሐረርም ድርቅ ተከሰተ፣ ወረርሽኝም ተስፋፋ። ኑር ኢብኑ ሙጃሂድ በታይፈስ በሽታ ታሞ ሞተ። የሞተው ሴፕቴምበር 6 1567 በረቢዑል አወል ሁለተኛ ቀን ዕለተ ጁማ በ975 ዓመተ ሂጅራ ነበር። ከሱ ቀጥሎ አሚር ኡስማን አልሐበሺ የሰሜን ሰው ተተካ። ኡስማን ከባርነት ነፃ የወጣና ሰለምቴ ነበር። ከኦሮሞዎች ጋር ሰላም ፈጠረ። ሆኖ በርሱ ጊዜ ፈሳድ ተስፋፋ አስካሪ መጠጥ በግብጽ ወጣ የየቲምም ሀቅ ይበላ ያዘ ዑለሞችም የኡስማንን ድርጊት አወገዙ ከቁርአን በመጻረሩ የአሚር ኡስማንን ትእዛዝ ገራ ጅብሪል እንደማይቀበል ግልጽ አደረገ ለቁርአንና ሐዲስ ሲል መታገል እንዳለበትም አመነ አመጸም ወደ አውሳ ተጓዘ ከወንድሙ ገራድ አህመድ ጋር በመሆን እሁድ 24 አፕሪል 1569 ዙልቅዳ 7 976 ዓመተ ሂጅራ ወደ ዘይላይ ተጓዘ በሐውሳና ዘይላ መካከልም ተመላለሰ አሚር ዑስማን እርሱን ለመዋጋት በገራድ በላይ መሐመድ ሲም ገራድ የተመራ ጦር ላከባቸው ለቁርአንና ሱና ሲሉ የሚታገሉትን የገራድ ጅብሪልን ዓላማ ሁሉም ሙስሊም ደገፈ። ገራድ ጅብሪልም በዙል ሂጃ ወር በ1569 ተገደለ። የኢማም አህመድ ወንድም ልጅ የሆነው ሱልጣን ጦላሃ ቢን አባስ አላማውን ከዳር ለማድረስ ጂሃድ አወጀ። ተሳክቶለትም በአሚር ኡስማን የተላከውን ገራድ በላይ መሐመድ ሲምን ገጥሞ አሸነፈ። መሳሪያውንም ማረከ። አሚር ዑስማን በአውሳ ሳለ ገራ ጦላ ቢን ወዚር አባስ በድል አድራጊነት ሐረር ገባ። ዑስማን የጦሩን መሸነፍና የሐረርን መያዝ አልሰማም። የሐረር ዑለማዎች በጦላ ሱልጣንነት በመስማማት ቅዳሜ ጁን 25 1569 ሙሐረም 10 ቀን 977 ዓመተ ሂጅራ ተቀበሉት። ሆኖም ስልጣን ከያዘ በኋላ እስላማዊ ክልሎችን በጂሃድ ነጻ ማውጣቱን ቸል በማለቱ ህዝብ ሙስሊሙ ክፉኛ ተቆጣ። ስለሆነም ረቡዕ ሜይ 2 1571 ዙልሂጃ 7 978 ዓመተ ሂጅራ ከስልጣን ተወገደ። ያንኑ ቀን ሙሰይር ቢን ኡስማን ሱልጣን ተደረገ። ለሁለት ዓመታትም ከነገሰ በኋላ ባህር ሞቶ ተቀበረ። ከእርሱ ቀጥሎ ልጁ ሱልጣን መሐመድ ቢን ሰይር ቢን ኦስማን ቢን በደላይ በ1572 ወይንም 980 ዓመተ ሂጅራ ሱልጣን ሆነ። በሐረር አካባቢ የእርስ በርስ ግጭት ተከሰተ። የአዳል መንግስት መቀመጫ በሱልጣን መሐመድ ጀሳ በ1576 ወደ አውሳ በረሃ ዞረ። ይህንን ያደረገው ሙስሊም ያልነበሩትን ኦሮሞዎችን ጥቃት ለመሸሽ ነበር። ለሐረር ከተማም አሚር መደበ። አጼ ሰርጸ ድንግል ወደ ትግራይ አዲቆሮ በመዝመት የባህረ ነጋሹን ይስሐቅና የቱርኩን ፓሻ ገደለም። ወደ ደባርዋ በመዝመት መስጊድን አፈራረሰ። ሰርጸ ድንግል ሱልጣን መሐመድን ለማጥቃት ወደ ሸበሌ ደረሰ። ነገር ግን አቋሙን የሚያስቀይር ክስተት ተፈጠረ። ኦሮሞዎች በሰሜን አገር በስፋት እየተቆጣጠሩ መሆኑን በመስማቱ ወደዚያው ተጓዘ። ፋሲል የሚሰኘው የአጼ ሰርጸ ድንግል ወንድም በበኩሉ ክርስትናን በባለ ህዝቦች ላይ ሊጭን ወደዚያው ዘመተ። ሆኖም ሳይሳካለት በሙስሊሞች ተሸነፈ። በኋላም በኦሮሞዎች ተማርኮ ተገደለ። አጼ ሰርጸ ድንግል በርካታ ዘመቻዎችን አካሂዷል። በፈላሻዎች ላይ በተደጋጋሚ ዘምቷል። በርካቶችንም ጨፍጭፏል። ተክለ ታሪክ መኩሪያ እንዲህ ሲሉ ጽፈዋል። አባ ነዋይ የሚባል መነክሴ በዚህ ጦርነትና በተራራው ላይ ካሉት ፈላሾች ወንድም ሴትም ትልቅም ትንሽም የሚጠባ ልጅ ከብቱንም ሁሉ ሳትገሉ እንዳትተው ብለው ገዝተዋል እየተባለ ብዙ ሰው አለቀ። ይህ ተግባራቸው የሚያሳየው ቀሳውስቱ ከክርስቲያኑ ውጪ ላለው ህዝብ የነበራቸውን ስር የሰደደ ጭፍን ጥላቻ ነው። ኢስላም በከፋ አካባቢ ኢስላም በከፋ አካባቢ በ16ኛው ክፍለ ዘመን ጀምሮ በነጋዴዎች አማካይነት ተስፋፍቷል። የታሪኩ ምሁር አንቶኒዮ ሴቺ እንደጻፈው ኢስላም በከፋ ንጉስ ዋዲጋቲ ዘመን ነበር የተስፋፋው። ኢስላምን በከፋ ያስገባው ከመካ የመጣ ሼህ ጦለሃ የተባለ ነጋዴ ነበር። ሼህ ጦለሃና ሌሎች ነጋዴዎች ባህረር አቋርጠው ወደ ከፋ ከደረሱ በኋላ በከፋቶን ገላ በጋሃ ካራ በማጋና ቡታ አካባቢዎች መስጊዶችን ሰርተው ኢስላምን አስተምረዋል እንደ አንቶኒዮ ሴች አገላለጽ ኢስላም በከፋ በነጋዴዎች በመስፋፋቱ ነጋዴና ኢስላም የሚለው ስያሜ ተመሳሳይ ትርጓሜ ይዟል። እንደ አንቶኒዮ ገለጻ በከፋኛ ቋንቋ ነጋዶ ማለት ወንድ ሙስሊም ማለት ሲሆን ነጋዴ ማለት ደግሞ ሴት ሙስሊም ማለት ነበር። በርካታ የአርኪኦሎጂና የመቃብር መረጃዎች እንደሚያሳዩት እስላም በጊብያ አካባቢ የደረሰው በጥንት ዘመን ነው። በተለይ በየመንና በጅማ አካባቢ እስላም ቀደም ብሎ እንደደረሰ ታውቋል። በኢናሪያ ሊሙ ደግሞ በ16ኛው ክፍለ ዘመን ሁለተኛ አጋማሽ የሃዲያ ሙስሊሞች ወደ አካባቢው ተሰደዋል። ይህም ኢስላምን በአካባቢው ለማስተዋወቅ እድል ፈጥሯል። ነገር ግን በ17ኛው ክፍለ ዘመን አጼ ስርጸ ድንግል ክርስትናን በኢናሪያ ቦጃ ለማስፋፋት በዘመተበት ጊዜ ኢስላም በአካባቢው በከፍተኛ ሁኔታ ሊጠፋ ችሏል። በአፈ ታሪክ እንደሚታመነው ኢስላም በግቢያ አካባቢ የደረሰው በተለይ በኢናሪ አሊሙ አካባቢ ባህረሩ ሺሃባድር አማካይነት ነበር።